ባቡል ሂበቲ ወልዑምራ ወሩክባ ባቡል ሂባ ስጦታ መስጠት ወልዑምራ እድሜ ካለ ወሩክባ መጠበቅ ይሉታል። ሩክባ ዑምራ ማለት እድሜ እስካለ፣ ሩክባ ማለት ደግሞ ከሞትኩ አንተ ቀድመ ከሞትክ ወደ እኔ ይመለሳል፣ እኔ ከሞትኩ አንተ ጋር ይቀራል የተባለ ሩክባ መጠባበቅ ማለት ነው። በቃ መጠባበቅ ማለት ዑምራ እድሜ እስካለ፣ ወሩክባ መጠባበቅ፣ አሰጣጥ የአሰጣጥ ዘዴዎች ናቸው እነዚህ። ባቡለ ሂበቲ ስለ መስጠት እንነጋገራለን። ወል ዑምራ እድሜህ እስካለ ድረስ ተጠቀምበት ብሎ መስጠት እድሜህ እስካለ ብሎ መስጠት ዑምራ ይባላል። ዑምራ ፉዕላ ይወዝኒ ዑብላ ነው የምትቀሩ ወሩቅባ ሩቅባ ማለት መጠባበቅ ማለት ነው። ይህ መጠባበቅ የሚለው የአሰጣጥ ዘዴ ነው። ለምን መጠባበቅ ተባለ ተባለ ሀዚህ ለክ ይህች ለአንተ ትሁን እሙት ተቀብሊ ከኔ በስተፊት ከሞት ተርጅዑ ኢለየ ወደ እኔ ትመለሳለች ምድር ወኢሙቱ አነ ቀብለክ እኔ ካንተ በፊት ከሞትኩኝ ፈተብቃ ፊየዲክ በአንተ እጅ ትቀራለች፣ ለዋሪሶችም ትሆናለች። ይሄ ሩቅባ ነው። አንዱ የሌላውን ሞት ይጠባበቃል ማለት ነው። ተቀበላለ ይህንን ገንዘብ እንካውሰድ አረቦች ይጠቀሙ ነበርና ነው። እኛ ጋር ለአላሁ ላይኖር ይችላል። ይህን ገንዘብ ተጠቀምበት። ከአንተ በፊት ከሞትኩኝ እኔ ምን ሊሆን ይችላል? እዛው አንተ ጋር ይቀር፣ አንተ ከሞትክ ደግሞ ወደ እኔ ልመለስ ይለዋል። ይህ ማለት ሩቅ ባያሰጣት አይነት ሚነል ሙራቀባ የተያዘ ስለዚህ ምን ያደርጋሉ ሁለቱ ሰዎች? ይቺ ገንዘብ በግራ ሁሉም ለነሱ አቂብ ለተከታያቸውና ከነሱ በኋላ ለሚተካው ትውልድ ለመተላለፍ ምን ምን ምን ያደርጋሉ? ሁለቱም ይጠባበቃሉ አይደል? ከሞተ ሰጪ ከሞተ ማን ጋር ሊቀር ነው ንብረቱ? ተሰጪ ጋር። የተሰጠው አካል የተቀበለው አካል ከሞተ ለማን ሊመለስ ነው ንብረቱ? ለሰጪ። ስለዚህ ሁለቱም አንዱ የሌላውን ሞት ይጠባበቃልና ሩቃ ይተባል ላይ ተጣጣ ነበር አለ ብዙ ይጠቀሙት ነበርና አባባን ሁለቱም በዛው ነው የሚቀረው። እድሜ ካለ ምንም ይባል ማለት ገብቷቸዋል እ ماشي عن النعمان بن بشير عمره ما لم يمالك ما لتنو القش هاجنا عمره هي عمره الله يا لشي يا عمره أنها عمره الله يا فمن المتاقط عمره عمره قلت عمره ولي. بس ما عنه بس إيه فمن المتاقط عمره أنها عمره ها ها من شكرا كذا ده زانيا ولا يسألني يتنيا ولا ጎን ያለው የሀጅ ጓደኛ ማለት ነው። እሺ እዛ ላይ ታአለ ይሄንኛው ያ ነው ያ ዑምራ ዑምራ ይሄ በአልፍ የመጣ እሺ አኒ አኒ ኑዕማን ኢብኑ በሺር ረዲየላሁ ተዓላ አንሁማ ኑዕማን ኢብኑ በሺር ረዲየላሁ ተዓላ አንሁማ በሽርንም ኑዕማንንም አነ አባሁ አባቱ ኑዕማን ነው እንዲህ የሚለው ኑዕማን ነው የዘገበው። ክስተቱም ከኑዕማን ጋር የተያዘ ነው። በሺር አባቴ እያለ ነው። አነ አባሁ አባቱ አይ አባቴ በሽር እያለ ነው። አታቢሂ ቢሂ ረሱላ ላ ስለ ላ ስለም ነቢዩ ዘንድ ወሰደኝ። ፈቃል እንዲህ አለ ለነቢዩ መጣና አባት እያለ እኔ እኔ ነሐልቱ ብኔ ለልጄ ሰጥቼዋለሁ። አይ አዕጠይቱ ማለት ነው። ነሐልቱ አዕጠይቱ ሰጠሁት፣ ብኔ ለልጄ ሰጥቼዋለሁ። ሀዛ ለዚህ ለልጄ ሰጥቼዋለሁ። ኑዕማን የሚባለው ይሄ በሽር ከተለያዩ ሴቶች ነው የወለደው ብዙ ልጆችን ማለት ነው። እና ሁለት ሶስት ሚስቶች ስለነበሩት ከተለያየ ሴቶች ስለወለደ ኑዕማንን ከአንድ ከሆነች ሴት ይወልደዋል። የኑዕማን እናት ይሄ ልጅ ሲወለድላት ምን አለች? ለዚህ ልጅ ካልሰጠህልኝ ኡ አለችበት። እሺ በቃ ይህን ገና አንድ ልጅ እየወለደ ነው ከሷ ሌሎች ልጆች ከሌላ ሴት አለ። እና ለኑዕማን መስጠት አለብህ። እሺ በቃ ሰጠዋለሁ፣ ሰጥቼልሻለሁ። ሰጥተህልኛል? አዎ። እውነትህን ነው? አዎ። በቃ ነብዩ ጋር ሄደ። ነብዩ ምስክር መሆን አለባቸው፣ ኋላ እንዳትንድምብኝ እሺ ይዞ ልጁንና እሷን ነብዩ ጋር ፈቃል እንዲህ አለ አባቴ እያለ ነው ሐዲሱ። ክስተቱን የሚዘግበው ራሱ ልጁ የስጦታው ተቀባይ ነው። እና አባቴ በሽር አለ ምን አለ ለነብዩ ሄደና ፈቃል እኒ ነሐልቱ ብኒ ሀዳ ይሄን ልጄን ሰጥቼዋለሁ፣ ጉላመን ባሪያ ሰጥቼዋለሁ። ካነሊ ለእኔ አንድ ባሪያ ነበረኝ ሰጥቼዋለሁ ለኑዕማን፣ እርስዎ ምስክር የሆኑ አላቸው ነብዩን ዓለይሂ ሰላቱ ወሰላም። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ይህን ጥያቄ ጠየቁት። ምክንያቱም ከኑዕማን ውጭ ሌሎች ልጆችም ከሌሎች ከሌላ ሴት የወለዳቸው እንዳሉ ያውቃሉ ነቢዩ አኩለ ወለዲከ ነሐልተ ምስለ ሀዛ ለልጆች ሁሉ ይህን አይነት ስጦታ ሰጥተሃል አሉት ነብዩ አለይሂ ሰላቱ ወሰለም። አኩለ ወለዲከ ለልጆች ሁሉ ነሐልተ ሰጥተሃል፣ ሚስለ ሀዛ ይህን የመሰለ ስጦታ ለሁሉም ሰጥተሃቸዋል አሉት። ፈቃለ ላ ኧረ አልሰጠሁም በጭራሽ አላቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ ፈርጂዕሁ ይህን ስጦታህን መልስ አሉ። መልስ ይህን ስጦታ እንዳሰጥ ለአንድ ሰው መርጠህ አሉት። ወፊ ለፍን በሌላ ቃል ወይም በሌላ አገላለጽ ፈንጠለቀ አቢ ይላል። ከኋላ ጀመረው። ይህ በሌላ አገላለጽ ነው፣ ያው ነው፣ ተመሳሳይ ነው። ስሙኝ። ፈንጠለቀ አቢ አባቴን ይዞኝ ሄደ። ኢለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ዘንድ የሸሃዱ ነቢዩ ምስክር የሸሂዱ ነቢዩ ምስክር ሊያደርጋቸው አላ ሶደቀቲ ለእኔ የተሰጠውን ስጦታ አለ። ፈቃል ፈቃል እንዳሉ ነቢዩ ለአባቴ እንዳሉ ትልበሽን አፈዓልተ ሀዛ ይህን አድርገሃል፣ ይህን አይነት መሰል ስጦታ ሰጥተሃል። ቢወለድ ከኩልህም ለልጆች ለሁሉም ሰጥታቸዋል ይህን አይነት ስጦታ አሉና አባቴን ጠየቁት ይልና ኑዕማን በሽር ነው ተጠያቂው። ቃል እንዲህ አለ በሽር ላ ኧረ አልሰጠሁም አለ። ቃል እንዲህ አሉ ነቢዩ ዓለይሂ ሰላቱ ወሰላም ኢተቁላህ አላህን ፍሩ አላህን ፍሩ፣ ወዕድሉ አስተካክሉ፣ በፍትህ ስሩ፣ በይነ አውላዲኩም በልጆቻችሁ መካከል መካከል በፍትህ አስተዳድሩ፣ ፍትህን ስሩ። ይሄ ظلم ነው በደል ነው አሉ ነብዩ አለይሂ ሰላቱ ወሰለም። ፈረጃ አቢ አባቴ ተመለሰ። ፈረደት ልከት ሰደቃ ያችን ለኔ የሰጠኝን ስጦታ ወሰደብኝ ይላል ነው እና ተናገረ። ሐዲሱ ሙተፈቅ አለይ ነው። ወፊ ወፊ ሪዋየት ለሙስሊም ለሙስሊም በሌላ ዘገባ እንደውም እንዲህ የሚል አለ። ይሄ ሙተፈቅ አለይ ነው። ሌላ በሙስሊም ራሱ ሙስሊም ለብቻው ቡኻሪ ጋር ሳይገናኝ ሌላ ሙስሊም የጨመራት information አለች። ምን ቃል فأشهد على هذا አሉት ነብዩ عليه الصلاة والسلام فأشهد ምስክር አድርግ على هذا በዚህ አሰጣጥህ ላይ غيري በዚህ ስጦታ ላይ غيري ሌላን ሰው ምስክር አድርግ። እኔማ ምስክር አልሆንም በዚህ በበደል ላይ አሉት። ሌላ መሰከር አድርግ ነብዩም ያሉትም ማንም መሰከረው ማንም አይመሰከርም። ይሄ ማለታቸው ምንድነው? እኔ እንደዛ አይነት በደል ውስጥ አልገባም ካሉ ክልክል ነው። ሌላም ሰው ማንም አይገባም። ፈአሺድ አላ ሀዛ ገይሪ ሌላን ሰው ምስክር አድርግ፣ እኔ እዚህ ውስጥ ጣልቃ አልገባም አሉ። ثم قال እንዲህ አሉ አየሱሩከ ያስደስተሃልን አሉ አየኩኑ ለከ እንደሆኑልህ ልጆች ፊል ብሪ በኸይር በውለታ ለአንተ ያላቸው አመለካከት ሰዋ እኩል እንዳዩ አንተን ትፈልጋለህ፣ ሁሉም ሁሉም እንደወዱ ትፈልጋለህ። ቃለ በላ እንደታ ቃለ ፈላ ይበል እንደዚህ ከሆነ ይህን አታድርጋ። ለፍትህ ስራ ለሁሉም ፍትህ ወይ ለሁሉም ማለት ከለለህ ማለት የማታስተካክል ልጅን ማበላለጥ እዚህ አደጋ ውስጥ ይከታል። የኔ አባት እኮ እኔን ከሌላው የተሻለ አይመለከተኝም፣ እኔን የበታች አድርጎ ነው የሚያየኝ ይላል። እንደዚህ አይነት ይቀርጽበታል። ልጆች መካከል የተለያየ ነገር በምናበላለጥበት ሰዓት አደጋ ይፈጠራል። ለዱርዬነት የሚሆኑ ያልፍ ቀጣው ትችላለህ። በዛ ቅጣት እንጂ ገንዘብ ለአንዱ የሆነ ገንዘብ የሚያባክንና የሆነ ነገር ወደ መሐረማት የሚሄድ ከሆነ ላ ገንዘቡን ያባክነዋል፣ ገንዘቡን እንደዚህ ያደርገዋል የምትል ከሆነ ያንኛው ሌላ ጥያቄ፣ ሌላ ሁክም አለው ከጀርባው። ወላኪን ተመሳሳይ ባህሪ እያላቸው ምንድን ነው ተመሳሳይ ባህሪ እያላቸውና የተስተካከለ ባህሪ እያላቸው ማበላለት እንጂ አንዱ ዱርዬ፣ አንዱ ቃሚ፣ አንዱ ጥሩ ሰው ከሆነ እኔ አይሰጠኝም ምናምን ነገር የሚል ከሆነ ይበል ደግሞ ሐረማት ልጆችን በዚህ ነው የምንላቸው። ጅምሁር አልዑለማ እንትን ብለዋል ይህ ስጦታ ማስተካከሉ በልጆች መካከል ዋጅብ ነው ወይስ ዋጅብ አይደለም በሚለው ላይ ይህ ሐዲስ ወልሐዲስ ደሊሉን አላ ውጁብ ተስዋይ በይነል ቀውላይን በልጆች መካከል ማስተካከል ዋጅብ ዋጅብ ነው። እንዳውም ራሱ አበላልጦ መስጠት ባጢል ነው። ስጦታው ራሱ አይጸድቅም፣ አይጸናም፣ አይጸናም። ሐዲሱን ደሊል አድርገው ለምን ፈአሽሂድ አላሃዳ ገይሪ ሌላን ሰው ሌላን ሰው ምስክር አድርግ። ወዕዲሉ በይነ አውላዲኩም በፍትህ ስሩ። በፍትህ ካልሰራችሁ ጀውር ነው ማለት ነው። ይሄ ማበላለጥ ዙልም ነው፣ በደል ነው ብለዋል። ስለዚህ በደል የሚባል ነገር ደግሞ በሱናነት አይደለም። ጅምሁረል ዑለማ ምንድን ነው ያሉት? ማስተካከል ሱና ነው፣ በመካከል ላይ ለልጆች እኩል መስጠት ሱና ነው እንጂ በደል አይባልም፣ ዋጅብ አይደለም ማለት ወላኪን አልሐዲሱ የዱሉ አላ ቢድ አልጅምሁር ከጅምሁር ተቃራኒ ነው ሐዲሱ ያለው ዋጅብነትን የተቆጣ ነው ዋጅብነቱን ይጠቁማል። በልጆች መካከል ማስተካከል ለምን ሌላን ሰው ምስክር አድርግ እኔ አያገባኝም ብለዋል ነቢዩ አለ ሰላት ወሰላም። እንደው ፈርጅ አዘውታል። ተመለስ መልስ መልስ የሰጠኸውን ብለውታል። የዛን አይነት ስጦታ ግን ለዛኛው መኖር አለበት። መኖር አለበት ለልጆች አንተ ስታስቀምጥ ለልጆች ራሱ ለህፃናት የሚሆኑ ስትሰጣቸው ለዚህኛው የተወሰነ የራሱ የሆነ እጁ የማይገባ ንብረት ይሰጠዋል አድርግለታል ለዛኛው የሆነ መኪና ሰጥተው ከሆነ ለዚህኛውም የመኪና ነገር ማስቀመጥ አለበት ወይ ኋላ ሰጠዋለሁ የሚል ነገር መኖር አለበት አሁን ምን ካልሆነ አሁን የሚቀበል ነገር ካልሆነ ገና ህፃን ይሆናል፣ ሰገር ነው። ሰገር ከሆነ ደግሞ ታህተ ከአንተ እንትን ስር ነው የሚሆነው። አለበለዚያ ግን ለአንዱ ልጅ በጣም ለምትወደው ለመጀመሪያ ልጅ ወይ ለመጨረሻ ልጅ የሆነ ነገር ሰጥቶ ሌላውን እንትን ማለት ያ በደል ያመጣል። ለትልቁ አሁን ትሰጠዋለህ፣ ለህፃኑ ልጅ አሁን አትሰጠው። ተቀማጭ ግን ታደርግለታለህ። ለሁሉም ተመሳሳይ ነው መስጠት ያለብን። ምክንያቱም ሁሉም የሚዞሩብህ ነፍስ ካወቁ በኋላ ነው። የዛን ጊዜ ነው ማስተካከለ ለዛ የሰጠውን አይነት ለዚህ መስጠት አለብን። በተመሳሳይ ሰዓት ባትሰጣቸው አቅል የግድ ምን መሆን አለባቸው? በቤር ላይ እንዳውቁልህ አሁን አሁን አሁን ህፃን ከሆነ አሁን ላሰጠው ትችላለህ እሱ ላሰጥ ትችላለህ። በኃላፊነት በአንተ ስር ስር ግን በአንተ ስር መቀመጥ አለብን። ለሱ የሚሆን ለሌላ የተሰጠው ነገር በተመሳሳይ ሰዓት ላሰጥ እኩል ላሰጣቸው ትችላለህ ማለት አንዱ ትልቅ ይሆናል አንዱ ትንሽ ህፃን ይሆናል وعن ابن عباس رضي الله تعالى عنهما قال قال رسول قال النبي صلى الله عليه وسلم يا الله መላእክተኛ እንዲህ ይላሉ አልዓኢድ የሚመለስ ሰው ፊሂበቲ በሰጠው ስጦታ የሚመለስ የሚነድም ሰው ከልከልቢ እንደ ውሻ ነው አሉ ነብዩ አለይሂ ሰላቱ ወሰላም ከልከልቢ የቀይኡ ያስታውክና ثم يعود ይመለሳል የቀይእ ያስታወከውን መልሶ ይመገበዋል አሉ እንደዛ አስቀያሚ ነው አሉ <laughs> ከካፌ በኋላ በቃ በጣም ስለሚዘገንን አስቡ። በጣም ይዘገንላል። በሰጡት ነገር ላይ በቃ አምጣ ሲጣላ አንድ የሆነ ነገር ይሰጥና ሲጣላ የሰጠውን አምጣ ሊመልስልኝ ይህ በጣም ስራ እና ሐራምነቱን ይጠቁማል አይጠቁምም? እና አቡ ሐኒፋ ይጠቁም ይላሉ። ሌሎቹ ዑለማዎች ደግሞ ሐራምነቱን በሌላ ሐዲስ ደሊል አለ ነሷል አልሐዲስ አለ የሚከለከል ሐራም የሚያደርግ ስጦታን አምጡ ስጡኝ ማለት መመለስ መነደም ማለት ነው። ወላኪን እዚህ ቦታ ላይ እንደውም ይሄ ዋጅብ አለመሆኑን ይጠቁማል አሉ። ዋጅብ አለመሆኑን ይጠቁማል። ለምን ከልከልብ እንደ ውሻ ነው የተባለው የቂቦ ተማይዑዱ ሲቀይ ውሻ የራሱን ትውከት መልሶ ይበላው ሐራም ይሆንበታል። አይሆንበትም። ስለዚህ የሚገርም ደሊል ደሊል ሽዋቤህ ላይሆን ይችላል። ናም ለምን መሐለል እንትን አይደለም ሐራም ይሆንበታል ዋጅብ ይሆንበታል የሚባል ነገር የለም። መጀመሪያ ውሻ مكلف አይደለም፣ አቅል አይደለም። መጀመሪያ ግን ዋና የተፈለገው ምንድነው? ዘግናኝ ነው ማለት ነው። በጣም ዘግናኝ ነው። ሐራም ነው ለሚለው direct نص ባይሆንም እንኳ ግን ዘገናኝ ነው፣ ያስጠላል። ወደ ውሻነት ወደ ታች መመለስ ነው። እንደ ውሻ በሰጡት ነገር ላይ ልክ እንደዛ እንደሚያስጠላ ሁሉ ያስጠላል ማለት ነው። ስለዚህ በጣም አስቀያሚ ነገር ከሆነ ደግሞ ወደ ሐራምነት ይወስደዋል። ወላኪን ሐራምነቱ ዋድህ ባይሆንም በሌላ ሐዲስ በሌላ ነፍስ ዋድህ ይሆናል ይላል። لتكبي هذا الحرام واستيجان عسكيان واستيج زغناي وإظهار شدة وشاشة قوشاشة وفضاعته زغناي مالتنا فضاع وسوء منظري لما يتراسو يسكتتا وليس وليس شعري كيف يرضى إنسان يسوي انت في استثوال أن ينزل مورد إلى درجة الكلب ودوشها درجة ثم إلى درجة ودوشا درجة مجملة ثم إلى درجة أي قيان عندنا استوقف ثم يأكلوا قيا إذا الآن إذا قلنا العسير تقوم مملس አላችሁ? ሐዲሱ ሙተፈቅ ዐለይህ ነው። ወፊ ሪዋየት ለልቡኻሪ ለይሰ ለና ለእኛ ምንም ምሳሌ የለንም። መሰል ሰው አስቀያሚ ምሳሌ ከተፈለገ እንደዚህ የለም። አለዚ የዑድ እንደሚመለስ ፊሂበቲ በሰጠው ስጦታ በሰጠው ስጦታ ለሚመለስና ለሚነድም ሰው አስቀያሚ ምሳሌ የለው። ከልከልብ እንደ ውሻ የመሰለ የቀይኡ ስማ የርጅዕ አስታውቆ ስማ የርጅዑ ከዛ የሚመለስ የቀይ ሱካቱ እንደዚህ አስቀያሚ ምሳሌ ሌላ ምሳሌ ግን ምሳሌ ወለይሰ ለና መሰሉ ሰው ከዚህ የበለጠ መሰረት ሰው መጥፎ ምን ማለት ነው? ቅያሜ ምሳሌ ዘግናኝ ምሳሌ ነው። ገብቷችኋል? ግልጽ ነው። አቋል ምን ምን ነው? አቡ ሐኒፋ ምን አሉን አልኳቸው። እሺ በሰጡት ስጦታ ላይ መመለስ ሐራም ነው ምንድን ነው? ወይንስ ከራሃ ነው? እ ሐራም ነው ነው ነፍስ አልሐዲስ አለ ሐራም ይሄኛው ዋዲህ ባይሆንም እንኳን ሐራምነቱ ማለት ነው ወላኪን ራሱ ማዕናው ምንን ያስይዝ ይመስላችኋል ሐራምነትን አያስይዝም ዳይሬክት የሆነ ሐራም የሚል ባይቀመጥም ግን በጣም ሰባዓ ስላለበት ዝግናኝ ስለሆነ ወደ ሐራምነት ይወስዳል وعن ابن عمر وعن, وعن ابن عمر وابن عباس كعبد الله ابن عمرنا كابن عباس رضي الله تعالى عنهم الله يوجد الله سنة ابن عمر وابن عباس كولد الصحابي يتذكر عن النبي صلى الله عليه وسلم كالله ملاك سنيا إذا قال عند الله ملاك سنيا لا يحل لرجل لعند سو أيبك ألتم ሙስሊምን አንድ ሙስሊም የሆነ ሰው አይበቃለትም ይሄ ሐራምነትን ይጠቁማል ራሱ አይበቃለትም አዩዕጢ አልዓጥያ ስጦታ ሊሰጥ ثم يرجع فيها ከዛ ሊመለስ ሊመለስ ማለት ሊነድ ኢላ الوالد አባት ሲቀር ወላጅ ሲቀር አባትም እና ወላጅ ሲቀር ፊማ ዩዕጢ ወለደሁ ለልጁ በሰጠው ነገር መመለስና መነደም ይችላል ለምን لأن الولد وماله له ልጁም ንብረቱን የአባቱ ነው يأمل يأمل إلى تحير التهنا ما شاء الله كبر هذه you. መመለስ አባት ቢመለስ ክልክል አይሆንበትም ነው። ሁክሙን ስንቀራ ልጅ አባት በቃ ልጅ ሰጥቼ ነበረ መልስልኝ እቃውን ቢለው ክልክል አይሆንበትም። አባት ላይ ሐራም አይሆንም። ምክንያቱም በሰጡት ስጦታ ላይ መመለስ እንደ ውሻ መርከስ ነው፣ ወይንም ደግሞ ወደ ሐራምነት ደረጃ ይደርሳል። ቢነሱ ያህል ሐዲስ ብለን ነበር አይደል? ላ ይሕሉ ሊምርኢን ወላኪን ሐራም አይሆንበትም የሚለውን ሁክም እንይዛል። ከዛም በኋላ አልተስማሙ የሚያስማማ ሽማግሌ رواه أحمد والأربعة وصححه الترمذي وابن حبان والحاكم وعن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم نبي عليه الصلاة والسلام ነበሩ يقبل الهدية ስጦታን ይቀበሉ ነበር ወዩሲቡ አለይሃ በእሷ ላይ ደግሞ ካሳ ክፍያ ወይንም ደግሞ ምንዳ ይሰጡ ነበር ረዋሁል ቡኻሪ ወዩሲቡ አለይሃ ሌላ ይሰጣሉ ማለት ነው የሆነ ነገር ሲሰጧቸው ተቀብለው ዝም አይሉ የሆነ ነገር ይሰጣሉ ሌላ ስጦታ ማለት ነው ሲሰጣቸው ካነ ረሱሉላ ሰለላሁ ዐለይሂ ወሰለም የቅበሉል ሀዲያ ስጦታን ሀዲያን ይቀበሉና ወዩሲቡ አለይሃ ሌላ ስጦታ ደግሞ በጎን ያንኛውም ሰው እየመደሰት አለበት ብለው ይሰጡታል። ነብዩ አለይሂ ሰላቱ ወሰላም እንደዚህ ያደርጉ ነበር። አሁንም ኢዛ አዕጣከ አኹከ ወንድምህ ብሎ ከገዛለህ አንተ ደግሞ ወይ ሪያዱ ሳሊሒን ወይ የሆነ ነገር ግዛል። እንደዛ ማለት ነው። የሁለታቸውን ፍቅር ይፈጥራል። አይ ሰጥቶኝ ሰጠሁት እንጂ አይደለም ማለት ያለበት ሰጥቶኝ ሰጠው ሳይሆን ክፍያ ሰጠው ሳይሆን የሆነ ነገር ሰጠ። ማሻአላህ እንደ ሀዲያ የሰው ልጅ ልብ የሚማርክ ነገር ደስታ ይፈጥራል መሰጣጣት። አንተም ደግሞ ተሰጠ ዝም ማለት የለብን። ለጓደኛ ለዛው ለሰጠ አካል ሌላ ነገር ስጥ፣ ሌላ ነገር መሐባ በጣም ይፈጥራል መካከል እጅግ በጣም ፍቅር የሚፈጥር ነገር ቢኖር ለዚህ ነው ወይሲቡ አለይሃ ረዋሁ ቡኻሪ وعن ابن عباس رضي الله تعالى عنهما قال وهذا رجل عند سو ستة لرسول الله صلى الله عليه وسلم لنبي ناقة عند جمل أمتنا ستاك يا رسول الله هذه هدية لك هاتي كي سطوت أنا في الرسول لنا عند جمل ستاك فأثابه عليها نبي ليلا ستو فقال رديت ደስ አለህ አሉ ቃለ ላ አአ ደስ አለህ አልበቃኝም አላቸው ፈዛደሁ ሌላ ጨመሩለት ፈቃለ ረቢብ አሁንስ አለ ደስ አለ ቃለ ላ አሁንም አልበቃኝም ማለት ፈዛደሁ አሁንም ጨመሩለት ፈቃለ ረቢት በቃ ወደድክ አሉ ፈቃለ ነዓም አሁን በቃኝ አላቸው ስንት ተቀበለ ማለት ነው ሶስት ነብዩ ቸር ነበር ያለውን ሁሉ አንድ ተቀብሎ ሶስት ይሰጣል እንደዛ አድርጉ ነበር እንደዛ ያደርጋሉ። ኦ መሐመድን እስላምን ተቀበሉ። መሐመድ የሚሰጠው ስጦታ ምንም ድህነትን አያስፈራም። ብሏል እኮ ይሄን እንዳለ ውሰድ ብለው ስለ ከዚህ መልስ ያለው እንዳለ ውሰድ አለ በዛ ነው ሄዶ ለሰዎች ይሄን ነገር ተናገረ ነብዩ አለይሂ ሰላቱ ወሰላም ሰሂህ ነው አጅወድ አጅወደ ማ የኩኑ ፊ ረመዳን ረመዳን ላይ ደግሞ እጅግ አጅወድ ይሆናል ለቀቅ ያደርጋል ዱንያ ፋኒየት ፋይደት ይወራ إلا هذا إيه للسربات من الدنيا رواه أحمد وصححه ابن حبان وعن جابر رضي الله تعالى عنه لأن أبو النبي عليه الصلاة والسلام من نبر لا تدخلوا الجنة حتى تحبوا حتى تؤمنوا لا تدخلوا الجنة حتى تؤمنوا أه؟ ولن تؤمنوا حتى تحبوا على أدلكم على أدلكم على شيء إذا فعل إذا فعلتموه ተሐበብቱም አፍሹ ሰላመ በይነኩምና ሌላ ደግሞ ሀዲያን ተሰጣጡ የሚል አለ። ፍቅር እንዲኖር መካከላችሁ ስጦታን ተሰጣጡ። እንተነጋታለን። በጣም ተጽዕኖ አለው፣ እጅግ ተጽዕኖ አለው በወንድምህ ላይ። ለወንድምህ በአጤ ስጠ የሆነ ነገር የሆነ ነገር ብንሰጣት በጣም ተጽዕኖ አለ በሰው ልጅ ልብ ውስጥ ማለት ነው። ኢንሻአላህ ወንድማማችነት መሐባ እንድፈጠርና እዚሁ ራሱ ብዙ ነገር ይነግሩናል ኢንሻአላህ ነብዩ አለይሂ ሰላም وعن جابر رضي الله تعالى عنه قال قال رسول الله صلى الله عليه وسلم الله ملاكتኛ እንዳሉ አልዑምራ እድሜህ እስካለ ድረስ ተጠቀምበት የተባለ ስጦታ ሊመውህ በተለው ለዛው ለተሰጠው አካል ነው የሚቀረው፣ አይመለስም። ሐዲሱ ሙተፈቅ አልዑምራ ዑምራ ማለት ምንድን አልኳቸው? እድሜ እስካለ ተጠቀምበት የተባለ ስጦታ ሊመውህ በተለው ለዛው ለተሰጠችው አካል ነው የሚቀረው። ሊመውህ በተለው أيملكها الأخذ ملكا تاما بالقبض ولا ترجع إلى الأول التملك فهل الذي أعمره ولمسلم مسلم لا عند زجبال أي لا توالي يتشن حديثان انشرسات ولمسلم مسلم لا يبتزجب حديث هي متفق علينا عمره لموهي بتلو لتستجو أكل لراسو صدقوا الناس أنتو يقرالنا مسلم لا يدقوا أمسكوا عليكم أدراتشون يازوا أموالكم نبرتاتشون يازوا ولا تفسدوا عند التبك عند التبكنوا እንዳታባክኑ ንብረታችሁን፣ አምሲኩ አለይኩም አምዋለኩም ንብረታችሁን ያዙ፣ አትዝረክረኩ አሉ ነቢዩ አለይሂ ሰላቱ ወሰለም ወላ ቱፍሲዱሃ አታባክኗል፣ ዝም ብላችሁ አታበላሹ፣ መጥፎ ቦታ እንዳታስቀምጡት ነው። هنا فإنه قد ينده من أعمر عمره علمه سكال لدرس تبلو يتسد أكال فهي للذي أعمرها لتسدو أكالنا حيا به وتمي الله وميتا موتهم ولعقبه أن لا تتكي تولدو تنو مستدو مالتنو لمن أعمرها لمن أعمرها لاتنو لمن أعمرها كهنا علمه سكال لتتكم لا لون ميهنو أعمر كهنا بباسيس كقراتوت لتسدو أكالنا أعمر كهنا لتسدو የሰጠው አካል ነው። ስለዚህ أعمر ብላችሁ መመቅራት ولمسلم أمسكوا عليكم أموالكم ንብረታችሁን ያዙ፣ ولا تفسدوا አታባክኗል። فإنه ነገሩ እንደ ነው። من أعمر عمرى ዕድሜ ልክህ እስካለ ተብሎ የተሰጠ አካል ፈሄ ልለዚ ኡዕሚረሃ ለማን ነው አሉ መን አዕመለ ዑምራ ብላችሁ የኋላውን ብትቀሩ ችግር የለም። መን አዕመለ ዑምራ ብላችሁ ብትቀሩትም ይቻላል። እድሜ ልክ እስካለ ብሎ የሰጠ ሰው እድሜ ልክ እስካለ ተጠቀምበት ብሎ ዑምራ የሰጠ ሰው ፈሄ ያች ስጦታ ሊለዚ ኡዕሚረሃ ለተሰጠው አካል ነው የምትሆነው። ሀየን ወመይተን በህይወትም እያለ ሞቶም የሱ ናት አትመለስም። ወለ አቅሌ ለትውልዱ ለዘር ሐረጉ በዛው ይተላለፋል ይላሉ። ተግባባል። ግልጽ ነው ዑምራ ወፊ ለፍን በሌላ አገላለጽ እነመል ዑምራ ዑምራ አሉ እድሜ ልክህ እስካለ ተጠቀምባት የተባለች ስጦታ አለቲ አጃዛሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አየቁል ነብዩ ያበቋትና የፈቀዷት እንደዚህ ነው። ለባለቤቱ ትመለሳለች የተባለችው አየቁለ በዛው ትቀጠላለች እና ጥሩ ናት የተባለች ይችላል። ምን አየቁለ ሰውየው እንዲህ ማለት አለበት። ሄ ይህች እቃ ለከ ለአንተ ናት፣ ወሊ አቂቢክ ከሞትክ በኋላ ለልጆች ትሁን ተብሎ የተሰጠው ከሆነ ነው። ፈአማ ኢዛ ቃለ ሄ ለከ ማዕሽተ ማዕሽተ ማዕሽተ የሚለውን ቀይድ ካመጣ በእድሜ እስካለ ማዕሽተ ያለችዋን ቀይድ ካመጣ ፈኢና ተርጅዑ ላ ሳሒቢያ ወደ ባለቤቷ ትመለሳለች። ما عشت የሚለውን ቀይ ካመጣ እንትን adjective ከጨመረ ማለት ነው። አለበለዛ عمرى ብሎ አንደኛ ዑለማዎች በሶስት አቅጣጫ ከፍለውታል። ጨርስላችሁ ወለአቢ ዳውድ ለአቡ وفي لفظ إنما العمرى عمرى عمرى እድሜ እስካለ የሚለው ስጦታ አለቲ አጃዛ ረሱል ላ ሰለም ነቢዩ የፈቀዱት أن يقول እንደ ብሎ ሰውየው ከሰጠ የተፈቀደው እንደ ብሎ ከሰጠ ምን هي لك ለሚሰጠው አካል ይችላ አንተናት ወደ አክሪ ከዛ ለልጆች ብሎ ከሰጠው فأما إذا قال هي لك ለአንተናት ما عشت በእድሜህ እስካለ ድረስ ብሎ ما عشت ብሎ ነገሩን ከገደበውና በዚህ እንትን ካለው ካገደው ፈኢና ተርጅዑ ላ ሳሒቢሃ ለባለቤቷ ትመለሳለች ለሰጪው ማለት ነው ولأبي داود والنسائي ለነሳኢና አቡ ዳውድ ዘንድ ያሉ ደግሞ لا ترقبوا ولا تعمروا ብለዋል ላ ቱርቂቡ የተጠባባቂ አሰጣጥ አትስጡ። ተጠባባቂ አሰጣጥ አትስጡ። ወላ ቱዕሚሩ እድሜ እስካለ የሚባል ነገር አትጠቀሙ አሉ። ፈመን አርተበ ሸይአን የሆነን ነገር እኔ ከሞት እንካ ተጠቀምበት፣ እኔ ከሞት አንተ ጋር ይቅር፣ አንተ ከሞት ወደ እኔ ሊመለስ ማለት ነው። እስካም ማለት ገብቷቸዋል። ፈላ ምን ማለት ነው? ፈላ የተጠባባቂ ስጦታ የተጠባባቂ ስጦታ ማለት ምንድን ነው? ሲሰጠው ተጠቀምበትና እኔ ቀድሜ ከሞትኩ እዛው አንተ ጋር ይቀራል፣ አንተ ከሞትክ ወደ እኔ ይመለሳል ንብረት። ይሄ ነው ኢርካም ማለት። ላቱርቂቡ የተጠባባቂ አሰጣጥም አትስጡ፣ ወላ ቱዕሚሩ እድሜ እስካለማ አትበሉ። ፈመን አርቀበ የተጠባባቂ አስተሳሰብ የሰጠ ሸይአን የሆነ ነገር አው አዕመረ ወይ እድሜ እስካለ ወይ ደግሞ እድሜ እስካለ ካለ ማዕሽተ ያለውን ቀይድ ተውትና ሸይአን የሆነ ነገር ሰው እሱ ሊወረሰቲ ለሚሰጠው አካል ወራሾች በዛው ነው የሚቀረው፣ አይመለስም ብለዋል ነብዩ አለይሂ ሰላቱ እዚህ ላይ ሁለት አይነት አንድ ጥያቄ የሚያስነሳብን አለ። የትኛው ነው? ኪታቡ ቂራአቱ ገብቷችሁ ከሆነ መሐለል ኢሽካሉ ይገባችኋል። የጥያቄው ቦታ የቱ ይመስላችኋል? የተወሳሰበው እርቃብ ላይ ነው ጥያቄ ያለን? የትኛው ኢምራእ ላይ ነው? የትኛው ላይ ነው? ኢዕማር ላይ ኢዕማር ላይ ነው ያለን ወይስ እርቃብ ላይ ነው? ጥያቄ ያለ የትኛው ላይ ነው? እርቃብ እርቃብ እሽካል አለበት? የትኛው ነው እሽካል ያለበት? እስኪ እሽካሉ ነው እስኪ ጠይቁኝ። ምንድን ነው እሽካሉ? እስኪ ቂራቱ ገብቷችሁ ከሆነ የሚምታታባችሁ ነገር አለ እዚህ ቦታ ላይ ልክ ነው መሀል ልጅ ካሉ እየነገርከኝ ጥያቄ ነው። እድሜ እድሜ እስካለ ካለው ማዒሽተ የሚለውን ቄዳ አስቀምጧል። ማዒሽተ እድሜ እስካለ ተጠቀምበት። የአጋጣሚ ዑምራ ያለው ራሱ ዝም ብሎ ምንድን ነው ብያቸዋለሁ። እድሜ እስካለ ነው አይደል የሚባለው ያልኳችሁ፣ አረቦች ሲጠቀሙ የነበረው ግን አለ ዑምራ ማዒሽተ ብለህ ካልከው ይሄ ዑምራ ለማን ለማን ይመለሳል? ለሰጪው አካል ይመለሳል። ለሰጪ ይመለሳል። ማዒሽ ተብለህ ተናግረህ ከሆነ እኔ የሰጠው እድሜ እስካለ ነው። እድሜ ከሞትክ ግን ለእኔ ይመለሳል ብሎ መጀመሪያ አስጠንቅቆ ከሰጠ ሀዚህ አርያ አርያ ናት እንጂ ስጦታ አይደለችም ብለዋል። ስለዚህ ተርጂዕ ኢላ ሳሒቢሃ አወል ለመጀመሪያ ባለቤቷ ትመለሳለች። ዝም ብሎ ግን አዕመርቱከ ወይንም ደግሞ عمرى እድሜህ እስካል ወይንም عمرى ብሎ ከሰጠው ይመለሳል አይመለስም? محل الخلاف ን አይመለስም የሚለውን راجح አድርጋሉ። ሰጥቻለሁ እድሜ እስካለ እና ወሌ አቂቢከ ከዛ አንተ ስትሞት ደግሞ ለትውልድ ይተላለፋል ብሎ ጨምሮለት ከሆነ ማሻአላ። እሺ عمرى የሚልን ሁለት አይነት adjective ይጠቀሉታል። አንድ without adjective እንጠቀመዋለን። ምን ማለት ነው? ማዒሽተ ወይንም ወሌ አቂቢከ የሚለውን ሳንጨምር ማለት ነው። አለ ዑምራ ብሎ ከሰጠው ምንድን ነው አልኳቸው እ ኺላፍ አለበት በይነ ዑለማ ኺላፍ አለበት እሺ ዑምራ እድሜ እስካለ ሰጥቻለሁ፣ ከዛም በኋላ ደግሞ ለልጆች ይቀጠል ካለው ምን ሆነ ማለት ነው? ይህ አይመለስም። ዋቢህ ነው በጣም እሺ። ሰጥቻለሁ ባይሆን ማዕሽተ ካለው ይመለሳል። ሰጪው ይሄ ማለት ነው። ሰጪው ከሞተ ለወራሾቹ ይሰጣል፣ ለወራሾቹ ይመለሳል። ለሰጪው ወራሾች ይመለሳል ማለት ነው። ሁለቱም በአንድ ላይ ሞቱ። እድሜ እርቃብ ነው ወይንስ ኢዕማር ነው? ኢዕማር ከሆነ እድሜ እስካለ ተጠቀምበት ብሎት ከሆነ ባይሆን ነገርኳችሁ። እቺ ቀይድ መቀመጥ አለባት፣ አጀሽዋ መቀመጥ አለባት። አንተ ለልጅ ልትሰጠው ትችላለህ። ተጠቀምበት። አባትና ልጅ ብዙ ጊዜ ወይንም ደግሞ ቤተሰብ ጋር ለሰጠው ሰው ራሱ ልትጋጭ ትችላለህ። በል ይሄንን እቃ ተጠቀምበት፣ እኔ ጋር ተርፍ ስለሆነ ተጠቀምበት። አንተ እስካለ ድረስ ተጠቀምበት ብለህ ከሰጠው ሲሞት ውስጥ ጋር ልትጨቃጭቅ ትችላለህ። ስትሰጠው በምን አይነት ቀይድ ነው የሰጠው? ይቺ ጥያቄ ትነሳለህ። አንደኛ እድሜ እስካለ አይደለም ያልከው ተጠቀምበት ብለው ሰጠው ከሆነ በዛው ይቀራል። አንተም ተጠቀምበት፣ አንተ ከሞትክም ለልጆች ይተላለፍም ካልከው በዛው ይቀራል። አይ ተጠቀምበት በእድሜ እስካለ ከዛም በኋላ ግን ይመለሳል ብለህ ከሆነ ይቺ ዑምራ ስጦታ ሳትሆን አርያ ትውስት ናት። እድሜ እስካለ ድረስ አውሰዋል ማለት ነው። በእድሜ እስካለ ድረስ በዛን ሰዓት ያጋጣሚ ሰጪና ተቀባይ ወይንም የተሰጠው አካል ሁለቱም ቢሞቱ ለማን ይመለሳል ማለት ነው? ለሰጪ ወራሽ ይተላለፋል ማለት ነው። ገብታችኋል? እስኪ ነብዩ አጃዛ ረሱላህ ሰለላሁ ዐለይሂ ወሰለም አየቁለ የቱን ይበቃል ያሉት ነብዩ አለይሂ ሰላቱ ወሰለም የትኛው ነው? مطلق ከሆነች ራሱ ነቢዩ አለይሂ ሰላቱ ወሰላም ወሌ አቂቢ ከብለው በ adjective በ adjective ስላመጡ ይህንኛው ራሱ እዚህኛው ስር ይገባል ይላሉ ጅምሁር አልዑለማ ሁለት አይነት ነው ነብዩ የነገሩ። አንደኛ ነብዩ ይበቃል ያሉትና በዛው ለተሰጪ ይቀጥላል ያሉት ሄለከ ወለ አቂቢከ ለአንተና ለልጆች ብሎ ከሰጠ በዛው ይቀራል። ወላ ቱፍሲዱሃ የሚለው ውስጥ አይገባበትም። አምስኩ አለይኩም አምዋለኩም ወላ ቱፍሲዱሃ ለው ውስጥ ክልክል ውስጥ አይገባበትም ማለት ነው። ልዛ አድርጎ ከሰጠ ፈአማ ኢዛ ቃለ ፈሄለከ ማዒሽ ተብሎ ከቀየረው ና ተርጂ ኢላ ሳሒቢሃ አልአወል ትመለሳል። ሙጥለቅ ካደረገ ደግሞ ፊ ልኪላፍ በይነ ልዑለማ ኪላፍ አለበት። خلاف بين العلماء ما نسمع وعن عمر رضي الله عنه قال آه، آه، حملت على فرس في سبيل الله حملت أي أعطيت وهبت فرسا عند فرس سته الى العمر على فرس حملت مالت بمعنى تصدقت مالت صدقة سته على فرس عند فرس صدقة سته في سبيل الله في سبيل الله صدقة بي سته ለሰውየው በል ይሄንን ጋልብና ተጠቀም ብዬ ሰደቃ ስጦታ ሰጠው፣ ጅሃድ እንድዋጋበት ማለት ነው። ፈአባዐሁ ሳሒቡ የተቀበለኝ እና የሰጠሁት ሰው ግን አባከነው፣ ፈረሱን አላንከባከበውም ይላል ነው ማለት ሳያንከባከበው ፈአባዐሁ ሳሒቡ የፈረሱ ባለቤት በጣም አባከነው፣ በጣም እንትን አለው ማለት ነው። ወጪውንን መሸፈን አቃተው እና ፈረሱን ምን አደረገው? አንገላታው። ፈአባዐሁ ሳሒቡ የፈረሱ ባለቤት የሰጠሁት ሰውዬ አንገላታው ፈረሱ ፈበነንቱ ተጠራጠርኩ፣ አሰብኩ አነሁ ባይዑ የሚሸጥልኝ መሰለኝ። ቢረኸስ በርካሽ ሸጦልኝ እንደገና ነበረበት እንድመልሰው እንዳንከባክበው ፈለው። ፈሰአልቱ ነቢ ስለ ላ ሰለም ፈሰአልቱ ረሱላ ላ ስለ ላ ሰለም አንዛሪክ ነቢዩን ሄድኩና ጠየኳቸው ፈቃል እንዲህ ያው ሰጥቶ ነው ስጦታ ነው ዘካ ምናምን ነገር ነቢዩን ሄድኩና አማከርኳቸው ለሆነ ሰው እንደዚህ ስጦታ ሰጥቸው ነበረ። ለፊ ሰቢልላህ እንዲዋጋበት ብዬ ፈረስ ሰጥቸው ነበረ። ግን ሳየው አብአሁ ሳሒቡ ሰውየው በጣም አንገላቶታል ፈረሱና እንዴት ላድርግ ልግዘው ያ ረሱላላህ ብሎ ስጠይቃቸው ፈቃል እንዳሉ ላተብተዑ እንዳትገዛው አሉ። ወይን አጣከው ቢሰጥህ እንኳ ቢድርሃም በአንድ ድርሃም ቢሰጥህ እንኳ እንዳትገዛ እንዳትገዛ ለምን የተሰጠው አካል በጣም ምን ይዘዋል። ልግዛ የሰጠውን ነገር ልግዛ ስትለው በርካሽ ያለ ዋጋው ራሱ ወርዶ ይሰጣል። እና ደግሞ ሽን ይዘዋል እንዲህ عين ايه نجر سلونة تروا عدل لم سلونة عليه الصلاة والسلام فلكل حديث متفق عليه وعن ابي هريرة رضي الله تعالى عنه صلى الله عليه وسلم قال تهادوا ستوتا تسدادوا تحابوا تودد الله تهنا بلو النبي عليه الصلاة والسلام تهادوا اي ارسلوا الهدايا فيما بينكم تحابوا اي يفشوا بينكم الود والمحبة فكرنا محبة بمكاكلاتو ينصرف لنورا للنار هو البخاري في الادب المفرد ادب المفرد مثال كتابات لين يزقم وابو يعلى ቢእስናድን ሐሰን ዘግቦታል። አደበል ሙፍረድ የሚባል ኪታብ አላቸው። ቡኻሪ ላይ ቡኻሪ ተናግሮታል ሲባል የግድ ቡኻሪ ኪታብ ላይ መኖር አለበት ብላችሁ እንዳትፈልጉ። አደበል ሙፍረድ የሚባልም ሌላ ኪታብ አላቸው። ቡኻሪ ላይ ያልተዘገበ እዛ ዘግበዋል ብዙ መቼ ነው መጀመሪያ ሲሰጠው አደልብና እንካፈላለን። ማሻአላህ ምን ችግር አለ እኮ ሁሉንም አልሰጠሁም። በሰጠኸው ነገር ላይ አልተመለስክም። ሰጥተኸው እንደገና እንካፈል ያ ሌላ ነው። ሰጥተኸው አደለበውና እንካፈል ካልከው ይህ በስጦታ ላይ ተመልሳል። ግን እንካ አደለብና ሁለት እንካፈል ምን ችግር አለ? وعن انس رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ይላሉ ተሃዱ ስጦታ ተሰጣጡ ሀዲያን ተሰጣጡ فإن الهدية هدية تسل السخيمة تسل السخيمة ይላሉ تسل من باب نصر ينصر مت يمد بالميزان تقروا ትቀሩታላችሁ تسل ተሱሉ السخيمة ጥላቻን ከውስጥ ታወጣለች አሉ ነብዩ አለይሂ ሰላቱ ወሰለም። ተሃዱ ስጦታ ተሰጣጡ። ፈኢነል ሀዲየተ ስጦታ ተሱሉ ሰኺመተ ሰኺማ ማለት አይል አልቦግድ ወልሕቅድ ጥላቻ፣ ቂም በቀል ውስጥ ላይ ያለ መጥፎ አመለካከት ማለት ነው። ሰኺማ ማለት አስቀያሚ ውስጥ ላይ ያለን የታፈነን መጥፎን አደጋን ነገር ተሱሉ ምን ታደርገዋለች? መዛ ታወጣዋለች አሉ ነብዩ አለይሂ ሰላቱ ወሰላም። ፍቅርን ይተካል ቦታው ላይ ነው። رواه البزار بإسناد ضعيف ለማምጣት ለማምጣት ወልሙአለፈት ቁሉብሁም ይሰጣቸው ነበር። ለማምጣት ይሄ ሰው ስጦታ ከሰጡት ምን ምን እሱ ባይወድ ስጦታን የምንሰጣቸውም እንመላለሳለን። አንዳንድ ጊዜ የሚያነቡት ነገር እንሰጣቸዋለን። መዋለፋ ቁሉቡም ከሆኑ ወደኛ የመቅረብ chance ካለና እናመጣቸዋለን። ወይ አመለካከታቸው እንዲቀየር ወይ ለኛ ያላቸው ትኩረት እንዲቀየር የምትል ከሆነ የሆነ target አለ፣ ለሱ ስትል ትሰጣቸዋለን። ولكن محبة ያመጣል የሚለውን ነገር ይሄንኛው بين المسلمين ነው። እነሱም ለኢስላም ፍቅር እንዲኖራቸው እንሰጣቸዋለን። ምንም ችግር የለም። አም ወልማት ለፈቴ ቁሉቡም ሲሰጡ ነበር ገና ኢስላምን ላልተቀበሉት ማለት ነው። ማህበራዊ ኑሮ ስጦታ ለበዓል ለምን ለምን ለምን በዓልም ባይሆንም ለማህበራዊ ስጦታ የሰጡትን እንቀበላቸዋለን። ምን ችግር አለ? እንቀበላለን። ስጦታ የእነሱ ስጦታ መቀበል ክልክል ነው አይባልም፣ ክልክል አይደለም። ወላኪን መሐባ እንዳይመጣ በሌላ ተከልክለናል። ምክንያቱም ሀዲያ ስጦታ ማለት የራሱ ትርጉም አለ። ውስጥ ላይ የሆነ ነገር ሰንጥቆ ይገባል ልብህ ስጦታው ማለት ነው። ያ ነገር ውስጣችን እንዳይገባ ደግሞ ሌላ አያ ምን አድርጎናል? እነሱ ፍቅር እንዳይኖር አብሮ መኖር social life እንዳይኖር ሳይሆን ፍቅር እንዳይኖር محبة እንዳይኖር የሚከለክለውን آية እናስታውሳለን። هم أعداء الله የአላህ ጥላቶች ናቸው። ፈከይፈ ንውሕድ አዕዳ አላህ የአላህን ጠላቶች ደግሞ አንወድም። ሰጡን ما شاء الله ማህበራዊ ህይወት አንተም ትሰጣለህ፣ ይሰጠዋል። ولكن ወንድማማች መካከል ግን እጅግ በጣም የሚበረታታና ዳዕዋ የሚደረግበት ነው ይሄ ይሄ በጣም ትልቅ ፋክተር እንደ ቂራት እንደ ብሉቀል መራም ወይንም ደግሞ ዝም ብለን ሲቂ እንደ ማለት ሳይሆን እንደ መመካከርም ያዙ እርስ በርስ ኢንሻአላህ ፍቅር እንዲኖር መካከላችን ማለት ኢንሻአላህ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام اندهارو سلا شطوتا سيابرتاتو يا نساء المسلمات ان انت مسلم سيتوچو يالو لا تحقرن انداتنك ጃረቱን ጎረቤት ሴት ሊጃረቲሃ ለጎረቤቷ እንዳትንቅ ስጦታን ትስጥ። ወለው ፊርሶ ነሻቲን የፍየል እግር ጥፍር እንኳ ቢሆን ማለት ነው። ሸሆና ምናምን ነገር አቃላችሁ የሚረገጥበት ቻታች ያለው የሚረገጥበት ምንም ጥቅም የለውም እኮ እሱ እንኳ ቢሆን ማለታቸው እንኳን ሻል ያለ ነገር እና ማለት እንዳትንቁ ስጦታን ለማለት ነው። ነብዩ አለይሂ ሰላቱ ሰላም የተጠቀሙት لا تحقرن انداسن جارة لجارتها غربيت لغربيتها انداسن قالوا ولو فرس شاتن فرس مالت وهو الظلف تفر مالتن يدك እግር ይሄ የምትረገጥበት እግር ምን ጥቅም አለው? ተከትሎስ ነው ያን እንኳ ቢሆን ማለት እሱን ስጡ ለማለት ተፈልጎ ሳይሆን ራያ ነው። እስከዚህ ድረስ ሳትንቁ ያላችሁን ነገር ትንሽም ትሆን ስጡ ማለት ነው። የሚሰጠውም ደግሞ ሀዲያ ስጡታ እንጂ እሱ ያነሰ ሰው ስለሆነ አይደለም የሚሰጠው። ያንን አስቦ መቀበል አለበት። ሀዲያ ሀዲያ ነብዩ ተቀብለዋል። ይቀበላል ማለት ነው። ችግር የበታይ ስለሆነ አይደለም የሚሰጠው፣ ያንኛው የሚሰጠው የበላይ ስለሆነ አይደለም። አትናቁ ተሰጣጡ ብለው ነብዩ አለ ዓለይሂ ሰላቱ ወሰላም ጎረቤት ሴትና ጎረቤቶች እንዲዋደዱና ፍቅር መካከላቸው የሚፈጥርን ነገር ነብዩ ሴቶች እንዳይንቁ ይህንን ምክር ለግሰዋል። እንት ነው ፊርሶን ምንድን አለ እ መረገጫ ምንድን ነው አማርኛ ፊርሶን وعن ابن عمر رضي الله تعالى عنهما عن النبي صلى الله عليه وسلم كنبي عليه الصلاة والسلام يزو قال اندهالو موهب هبة موهب موهبا يعني መዋሃበ ሂበተን ስጦታ የሰጠ ፈሆ አሐቁ ቢሃ ይገባዋል፣ የራሱ ነው። መመለስ ይችላል፣ መነደም ይችላል። ማለም ዩሰብ አለይሃ ሌላ ስጦታ እስካልተሰጠው ድረስ ስጦታ እስካልተሰጠው ድረስ ስጦታ የሰጠውን ነገር አምጡ መልሱልኝ ማለት ይችላል። እስከ መቼ ድረስ? ምን እስካልሆነ ድረስ ክፍያው እስካልተሰጠው ድረስ እሱ ሰጥቶ በዛ በሰጠው ስጦታ ላይ ሌላ አጠፋ ስጦታ ተሰጥቶት ከሆነ መነድም አይችልም፣ በሩ ተዘግቷል። አለበለዚያ ግን የሰጠውን ስጦታ ሰውየው ካልሰጠህ ሌላ ስጦታ አምጣ ንብረቴ ማለት ይችላል። ወላኪን አልሐዲሱ ضعيف لا يعمل به አይሰራበትም፣ ضعيف ነው። ከኋላ አሳልፈናል። መመለስ አይበቃም አይቻልም ተብሏል አይደል? ተክሲስ ያደርጋል ብለው ነበር። አይ አንድ ሰው በሰጠው ስጦታ ላይ መመለስ ልክ እንደ ውሻ ባህሪ ያደርገዋል የተባለው ስጦታ እስካልተሰጠው ድረስ ነው። በተሰጠው ላይ ይሄ تخصيص ያደርግልናል። በ exceptional ልታወጣልን ትችላለች አሉ። ያንኛው ሐዲሱን عام እናደርገውና ይህንኛው ሊኸስስልን ይችላል። አንድ ስጦታ የሰጠ ሰው በስጦታው ላይ ሲመለስ ልክ እንደ ውሻ ባህሪ ይላበሳል የተባለው ምን አይነት ከሆነ ነው አሉ። ሐዲሱ ሰው ነው ካልን ይሄንን ምን አይነት የሆነ ሰው ከተመለሰ ነው በሰጠው ስጦታ ላይ ስጦታ ያልተሰጠው አካል ሲነድም ነው የውሻን ባህሪ የሚላበሰው ብለው ነበር ወላኪን ሀደል ሐዲስ ليس بصحيح اذا لا يخصص ስለዚህ አሙን አይኸስሰውም ማለት ነው። ለምን ضعيف ስለሆነ እሱ ضعيف ስለሆነ رواه الحاكم وصححه صحيح ነው ብሏል። والمحفوظ محفوظ من رواية ابن عمر عن عمر قوله هو አባባል ነው ان الحديث ضعيف አቤት ሁለቱም የሚመላለሱ ከሆነ ሁለቱም ውሾች ነዋል ማለት ነው። ሁለቱም የውሻ ባህሪ ተላብሰዋል ማለት ነው። ቀጣ ሉቀባ ገባችሁ? ይህ ሀዲስ ምንድን ነው አልኳችሁ? فيجوز الرجوع في الهبة قبل الإتابة عليها انت قلت وسياق كلامي هذا يدل على أنه لا يطمئن بصحة هذا الحديث حتى يصح التخصيص بها والله أعلم حتى لا تطمئنان إلا تشوف يا مالك جزاك الله والذي أسكت لنا لم باب اللقطة باب اللقطة تتصلي عاوني كرة تذكرتوا እሺ አንድ ሰው በሰጠው ስጦታ ላይ ሲመለስ የውሻን ባህሪ የሚላበስ ምን በሆነ ጊዜ ነው? ሁል ጊዜ ማሻአላ ጀዛከላ ሁል ጊዜ ነው፣ ሁል ጊዜ ነው። በዚህ ሐዲስ መዋሃበ ሂበተን ፈዋቁ ቢያ ስጦታ የሰጠ ሰው የእሱ ንብረት ናት ይገባዋል፣ አምጣ ማለት ይችላል። ማለም ዩሰብ አለይሃ ሌላ አጸፋ እስካልተሰጠው ድረስ መብት እኮ ተሰጥቶታል። በዚህ ሐዲስ ماذا تقول عن هذا الحديث እሺ ሰው ነው ብለን ብንወስድ ኖሮ ምን እናደርገው ነበር? ያን ሐዲስና ያን ሐዲስ ምን ያደርገው ነበር? ይሄ ሐዲስ እዛኛው ሐዲስ ጋር እዛ በስጦታ ላይ መመለስ ልክ የውሻን ባህሪ ያላብሳል ነበር አይደል ያለው? እዚህ ደግሞ መዋሃበ በተንሳ ሀብቱ ይላል። አንድ ስጦታ የሰጠ ሰው በሰጠው ነገር ላይ የራሱ መብትን ይገባዋል፣ አምጣ ማለት ይችላል። ስጦታ አጸፋ እስካልተሰጠው ድረስ ተብሏል። ይህን ሐዲስና ያን ሐዲስ ነው ተቅቢራን ሀዳ ሶሒሕ ይህ ሐዲስ ሶሒሕ ነው ብለን ብንወስድ እንዴት እናገናኘዋለን? ምን ይሆናል? ይህ ሐዲስ አንድ ሰው የሰጠው ስጦታ ላይ መልሶ አምጣ ማለት እንደ ውሻ ባህሪ የሚያላብሰው ወይ ሐራም የሚሆንበት ምን ሲሆን ነው ማለት ነው? ስጦታ አጸፋ ተሰጥቶት ከሆነ ነው። ምን ከሆነ ነው ይሄን የምንለው? ይሄ ሐዲስ صحيح كهون ولكن لما تمئن الشيخ على صحة الحديث من عن يلا شو مرة بابو اللقطة ودكو سلتقيني نقر إن ملكتها بابو اللقطة لساس بابو اللقطة ودكو يتقيني نقر اللقطة بضم الله وفتح القاف لقطة وقيل لا يجوز غيره لقطة وجزم الخليل بأنها السكن لقطة المنقطع وعليه العمة لقطة ضمير فيما قاله الزمخشري والذي سمع, سمع من العرب وأجمع عليه أهل اللغة والحديث والفتح لقطة يميلون حديث لا غير يلا وما يحفظ من الحسن مما كان فاتحا متروكا عليها سويت ألوت وينم أصوباتي يتغيني أقا لقطة يقال وركو يتغيني نقر مالا سلا وركو يتغيني نقر من ملكة عن أنس رضي الله تعالى عنه قال مر النبي صلى الله عليه وسلم بتمرة النبي عليه الصلاة والسلام بأن تمرة تقر علفوا بأن تمرة تقر علفوا እና ፊጠሪቅ ቢተምረቲን ፊጠሪቅ መንገድ ላይ የወደቀች ቴምር ነበረች። ፈቃል እንዲህ ለውላ አኒ እኔ ባልሆን ኖሮ አኻፍ ባልፈራው ኖሮ አንተ ኮነ ሚነ ሰደቃ የዘካ ገንዘብ ትሆናለች ብዬ ባልፈራ ኖሮ ለአከልቷ አንስቼ መገባት እበላት ነበር አሉ ነብዩ አለይሂ ሰላቱ ወሰላም። የወደቀን ነገር ቁጥር ውስጥ የማይገባና የሆነ ትኩረት የማይስብ ከሆነ ሰውየው ወስዶ ቢጠቀምበት ችግር የለም ማለትን ከዚህ እንረዳለን ይላሉ። መወቀፋ ነቢዩ የተዋት ምን ስለሆነች ብቻ ነው። የሰው ሀቅ ስለሆነች ሳይሆን ምን ስለሆነች ነው የሶደቃ ናት ብለው ስለፈሩ ነው የተው ያን ነብዩ ሰለላሁ ዐለይሂ ወሰለም ላ ያእኩሉ ሰደቃ ሰደቃቱ መሐረመት አለይ እሳቸው አትገባም እናውሳ ስለዚህ ወልሐዲቱ ደሊል አላ አነ ሉቀጦተ ኢዛ ካነት የሲራ ቀላልና አናሳ ከሆነች የዙዙ ዩንተፊዕ ቢሃ ላቅጥ ምን ገይሪ አዩ አሪፋ የጠፋው ብሎ ሳያስተዋውቅ ሰውየው መጠቀም ይችላል ማለት ነው። የወደቀ እንዲ ዋጋ የማይሰጠው ይህን ያክል ንብረት አገኘ እንደ ወይንም ደግሞ ይሄ ጠፋበት እንደ እስካሁን ሰውየው ሊረበሽ ይችላል የማይባል ነገር ከሆነ ማለት ነው። ያነሳው ይችላል ይችላል ጠቀመበትም ማለት ነው። ተግባባን። ገባችሁ? وعن زيد بن خالد الجهني ባለፈው የኻሊድን ታሪክ አለ የወደቅን ሰደቃ ይሆናል። አንተ ተወሰደቃ መሰል ማስታወቅ አለብን። ከዛም በኋላ ኋላ ላይ የሚደረግ ነገር መጀመሪያማ እናስታውቃለን። እንቅረው መቀጣን ጀምር ኢንሻአላህ ሰደቃ ሰደቃ መስጠት ነው የምትለው ነብዩ የዘካ ወይም የሶደቃ ገንዘብ ይሆናል ብለው ማን ማን ነብዩ አስተዋውቀው ሲያስተዋውቁም ሰደቃን ነፋውቁ ይላል። እሳቸው ሸካቸው ወናቸው የተጠራጠሩት ምንድን ነው? አናሀ ተኩኑ ሚነ ሰደቃ የዘካ ልትሆን ትችላለች። የዘካ ደግሞ በሳቸው ላይ ጠልቅ እሳቸውና አሉ ነቢ ስለ ላ ስለም እኮ ሰደቃ ይጠቀሙ በዛ ምክንያት ነው ያስተዋውቁትም ባያስተዋውቁትም ይጠቀሙታል ማለት አይደለም። መጀመሪያ ለማስተዋወቅም ራሱ አልተጋበዙም። ምን የሶደቃ ናት ብዬ ነው እንጂ የተጠቀምባት ነበር ነው ያሉት እንጂ አስተዋውቅ ያፈጠም ነበር አላ ተባባል አልገባችሁም? وعن زيد بن خالد الجهاني رضي الله تعالى عنه قال جاء رجل إلى النبي صلى الله عليه وسلم يقطعني عندي خالد بن سلام خالد بن الوليد خالد بن الوليد أبو سليمان خالد بن الوليد ابن المغيرة المخزومي القرشي مخزوماوي ጎሳ ቁረሺ ጎሳ ነው ወኡሙሁ አስማ የኻሊድ እናት አስማ ትባላለች አስማ ወይ ሉባበቱ ሱግራ ሉባበቱ ሱግራ በመባል ትታወቃለች ቢንቱ አልሐሪስ ወቅቱ ኡሙል ፈድል ማለት ነው አስለመ እስላምን ተቀበለ ኻሊድ ሰነተ ሰማን በስምንተኛው ዓመተ ሂጅራ ቀብለ ፈት ከፈተ በፊት መካ ከመከፈቱ በፊት በስምንተኛው ዓመተ ሂጅራ ነው መካ በስንተኛው ነው የተከፈተው በአስረኛው ነው የተከፈተው መካ የተከፈተው በስምንተኛው ነው። በስምንተኛው ነው። አስለመ ሰነፈ ሰማን ቀብለ ልፈት ከፈተ ቀደም ብሎ በስምንተኛው ዓመት ቀደም ብሎ በዛው በስምንተኛው የተከፈተው መካ ወቂለ ሰና ኸምስ አው ስት በስድስት ወይም በአምስት ነው እስላምን የተቀበለው ተብሏል። ወሸሂደ ልፈትሐ ወሁነይነን ወተቡከን ሁነይነ ተሳትፏል። ፈትሕ ላይ ራሱ መካ ላይ ተሳትፏል። وتبوكا ተቡከ ላይ ተሳትፏል። ወንከሰረ ፊ የውመ መውቲ የውመ ሙዕታ ማለት የሙዕታ ዘመቻ ጊዜ እጁ ላይ ተሰብሯል። تسعة أسياف ዘጠኝ ሰይፎች እጁ ላይ ተሰብረዋል። ዘጠኝ ሰይፍ ሲዋጋ ማለት ነው። ከሰማሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩም ስያሜ አውጥተውለታል። سيفا من سيوف الله ከአላህ ሰይፎች አንዱ የአላህ ሰይፍ ብለውታል። የስተዕመለሁ አቡበክር ረዲየላሁ ዐንሁ ሲረዳ የሪዳ ጊዜ ዋና መሪ አድርገውት ነበር። ቢዘመን ሪዳ የሪዳ ጊዜ ኡማው አብዛኛው እንደውም ሁለት ሶስተኛው ማለት ይቻላል ነብዩ እንደሞቱ ወደ ነበረበት እምነቱ ተመልሶ ነበር። የዛን ጊዜ አቡበክር አንተ መሪ አድርጌሃለሁ ብለው መሪ አድርገውታል። ثم غزا اهل الفارس የፋርስን ሰዎችን ዘምቷል። ኢራንን ይከፈታል። ثم بعث الى الشام ወደ ሻምም ዘምቷል። ፈፈታ አክሰራ አብዛኛውን ክልል የከፈተው እሱ ነው። ወለም የዘል ቃኢደን ቢሃ ሐታ አዘለው ዑመር ብን አልኸጣብ ዑመር ብን አልኸጣብ ናቸው ከስልጣን ያወረዱት። ثم ራ በጠቢሕም ሒምስ ላይ ዳር ድንበር እየጠበቀ እያለ ፈለም የዘል ቢሃ ሐታ ቱፌ ሞተ። በሀያ አንደኛ ዓመተ ሂጅራ ሞተ። ወደ ፊነ ፊ ቀርየትን እዛው ሰፈር ውስጥ ነው የተቀበረው። አላ መይል ሚንሃ ከሒምስ በተወሰነ ማይል ርቀት ላይ ካሊድ ብን ولد سيف من سيف الله سيف مسلول وعن زيد بن الخالد الجهاني رضي الله تعالى عنه قال جاء النبي صلى الله عليه وسلم جاء رجل النبي صلى الله عليه وسلم ወደ ነብዩ መጣና አንድ ሰው እንዳላቸው ፈሰአለው ጠየቃቸው አን ሉቀባ ወድቆ ስለተገኘ ነገር ጠየቃቸው ፈቃል እንዳሉ ገንዘብ ምናምን ካገኘ ኢዕርፍ መጀመሪያ እወቅ ዒፋሷሃ እቃዋን መያዣዋን እወቅ አሉት ዒፋስ ኒፋስ ማለት መያዣዋ ቆዳ ነው ምንድን ነው ምንድን ነው አጣራ ያለችበትን ቦርሳዋን ማለት ነው ወዊከአሃ ማሰሪዋንም እወቅ ዚቋን ምን ወዊከአሃ ማሰሪዋን አንተ በደንብ እቃውን ተመልከት አገላብጠ እየውና ثم عرفها سنه ከዛ አንድ አመት ያክል አሳውቃል አንድ አመት ያክል አሳውቅ የጠፋው እያልክ ማለት ነው ፈኢንጃ ሳሒቡሃ ለምሳሌ እዛን ጊዜና በአሁኑ ሰዓት ልላይ ይችላል። አሁን በቴሌቪዥን ማስታወቅ አለ፣ በተለያየ ህዝብ እንትን በሚልበት ቦታ በጋዜጣ ማስታወቅ አለ፣ በተለያየ ነገር ማስታወቅ ይችላል ሰው ፈኢንጃ ሳሒቡሃ ባለቤቱ ከመጣና ካገኘ ፈዛ ካማረ ለሱ ነው። ወኢላ ካልተገኘ ግን ባለቤቱ ፈሸእኑ ከቢሃ ያው ያንተ የራስ ፍቃድ ይወስነዋል። ከፈለግ ትጠቀምበታለህ፣ ከፈለግ የሆነ ነገር ማድረግ የምትችለው ፈሸእኑ ከቢሃ እንደፈለክ አድርግ ማለት ነው። ثم عرفها سنة عند متاكل أستوقع عرفها أستوقع فإن جاء صاحبها ባለቤት ከመጣ አማረ ወኢላ ባለቤቷ ካልመጣ ግን ፈሸእኑከ ቢሃ እንደፈለግክ አድርግ ቃለ ፍባላ ቃለ ፈባለ ፍል እድል ብሎ ጠየቃቸው አኔሎ ቀጣ ይሄንኛው ምን ነበር የሆነ ሸቀጣ ሸቀጥ እቃ ኪስ የሚገባ ገንዘብ ምናምን ነገር ሊሆን ይችላል ፈባለቱ ልገነም የፍየል እሳብ ይሆን አላቸው ፈባለቱ ልገነም የፍየልና የእንትን ጠፍቶ ቢገኝ ሳ አላቸው። ባለ ሂየለክ እሷ ለአንተ አውሌ አኺክ ወይ ለወንድምህ አውሌ ዚእብ ወይ ለተኩላ አሉ። ሶስት ለአንድ ማለት ትገባለች ማለት አይደለም። ወይ አንተ ታነሳታለህ፣ አንከባክበህ ታስታውቃለህ፣ ባለቤቱ ሲመጣ ትሰጣለህ። ከፈለክም ትተዋታለህ። አውሌ አኺክ ያንኛውን ማንሳት አለብህ እንደማለት እኮ ነው። የገንዘብ የብር ነገር ከሆነ እሱን አንስተ ታስተዋውቃለህ፣ የሆነ ነገር ታደርጋለህ። እዚህ ላይ ግን ፍየል ካገኘ እየተንቀሳቀሰች ስለሆነ አንድ ቦታ ላይ እንትን ስለማትን ሶስት ነገር ነው የሚያጋጥማት። አንተ የዛን ሰዓት ኃላፊነት ተሰምቶ አይ እኔ ያስተዋውቅለታለሁ ካልክ ትችላለህ። አንደኛ ሰሄለክ ለአንተ ናት ካነሳት አው ለአኺክ ወይ ለወንድምህ ናት። እሱ በህይወት እያለ ካገኛት አንተ እንዳገኛትም ካገኛ ወይንም ደግሞ እዛው ፈልጎ ካገኛ አው ለዚህ ወይ ደግሞ ተፍላንም ያገኛል ወይ አንተም ካልወሰድካት ባለቤትም ካላገኛት ተኩላንም ይሸከምባል አሉ ነብዩ አለይሂ ሰላቱ ወሰላም። إن تركت أنت وأخوك يأكلها الذئب ولا سبيل إلى تركها للذئب لتأكل ደግሞ መተው የለብህም فإن ذلك إضاعة مال وفي تحريض على التقاطها ለማንሳት እንትን እያሉት ነው ነብዩ አለይሂ ሰላቱ ወሰላም። እሷ ወይ ለአንተ ናት ወይ ለወንድምህ ናት ወይ ለተኩላ ናት አሉ። ወይ ለአንተ ወይ ለወንድምህ ነው እንጂ መሆን ያለበት ደግሞ ለምን መሆን የለበትም? ለተኩላ መሆን የለባትም። ያ ከሆነ ደግሞ አንተ አንሳትና አስተዋውቅ ወንድምህ እስከሚያግ እንዳገኛ ካልመጣ ያው ራሱ ይጠቀምበታል። ኋላ ገዝቶ ይከፍላል፣ ወይም ካለች ደግሞ ይሰጠዋል፣ ይመልስለታል። ተባባል ተባለ ቃል አሁንም ጠየቀ። ጥያቄው ቀጠለ። ተባለቱ ሒቢል የጠፋች ግመልሳ አላቸው። ስለ ግመልሳ አላቸው። ቃል ማለከ ወለሃ አንተና እሷ ምን አገናኛቸው? ደግሞ ግመል ግመል ጋር ምን አገናኘ? ማአሃ ሲቃውሃ መጠጫዋ አብሮ ነው። ወሒዛኡሃ ጫማዋ አብሮ ነው። ተሪዱል ማ ውሃ ትወርዳለች። ወንዝ ተሪዱል ወደ ወንዝ መውረስ ትችላለች በራሷ ወተኩሉ ሸጀር ዛፎችን ራሷ ተንጠላጥላ መብላት ትችላለች። አታ አረቧ ባለቤቷ እስከሚያገኛት ድረስ ምን አይበላት ምን አይበላት፣ ጅብ አይነካት ምን አይነካት። እሷ እናንተ ምን አገናኛቸው? ግመል ከነዳም ከዳለትን ኢብር ቃለ ማለከ ወለሃ እሷ እናንተን ምን አገናኛችሁ? ማለከ ወለሃ አንተና እሷ ምን አገናኛችሁ? ማአሃ ሲቃኡሃ ምን ማለት ነው? ማአሃ ሲቃኡሃ መጠጫው አብሮ ነው ማለት ምን ማለት ነው? ሆዷ ነው። ብዙ ውሃ ይዞ መቆየት ይችላል። እስከ አንድ ወር ድረስ ትቆያለች ይችላል። ምን غير شرع ومع ذلك في بطنها وكروشها من الرطوبة ما يكفيها أياما كثيرة عن الشرب ለብዙ ቀናት ውሃ ሳትቀምስ መቆየት ይችላል። ከዛ በስመ አብ ሲቃ ውሃ ወንዝ ውሃ እንዳይጠማት ብለን ባታነሳ ይህን ያክል ባለቤቷ አስፈልጎ እስከሚያገኛት ድረስ አይ በአሁን ሰዓት ግን አይመሩማ ማንም አይመሩ። ያው ሰውም ያነሳታል፣ ሰው ይወስድበታል፣ ምናምን ሌቦች ይበዛሉ፣ ሽፍታ ይበዛል ከተባለ ያንኛው ሌላ ጥያቄ ነው። አሁን ግን ሰላም ያለው ሀገር ከሆነ ሌባ የማይታወቅበት አራዊት እንጂ ወይ ጅብ ይበላታል ተብሎ እንጂ የማይፈራ ከሆነ ተተዋታል ሌባ ሊያነሳ ሊወስዳት ይችላል፣ ሊነዳት ይችላል ከተባለ ያንኛው ሌላ ጥያቄ ነው። እዛን ጊዜ እንተባበረዋለን። ወሒዛ ውሃ ጫማዋም አብሮ ነው ማለት እግራቸው ላይ እንዳይቆስል እንትን ያስሩላቸዋል። ጫማ ነገር አሁን ሰዓት እንትን ልክ እንትን ይመቱላቸዋል እንዳይወጋቸውና እንዳያደርጋቸው ይሆናል ፈረስ ላይ ይመታል እንደዚህ አይነት ያደርጉላቸዋል። ሒዛ የሚሉት እሱ ነው። እንደ ጫማ ግን ተሪዱልማ ምን ማለት ነው? ተሪዱልማ ወንዝ ትሄዳለች ማለት ነው። ወተእኩሉ ሸጀር ዛፍንም፣ ፍየሎች፣ በጎች ምናምን ነገር ከሆኑ ዛፉን እኒ ዝቅ ልታደርግላቸው ትችላለህ። እሷ ግን ተንጠላጥላ መብላት ትችላለች። ችግር የለም። እንግቶ ምርት ሀታ ይለቃ ረቦ ሀዲሱ ሙተፈቅ እነዚህ የጠፉ ንብረቶች እስከዚህ ድረስ ተግባብተናል። ይህም ምሳል ቀላላቸው እሺ ወአንሁ አሁንም ከራሱ ከዘይድ ብኑ ኻሊድን ጁሃኒ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ብለዋል። መን አዋ ባለተን የጠፋን ነገር ያስጠጋ። መን አዋ ያስጠጋ ባለተን የጠፋችን ያስጠጋና ራሱ ንብረት ጋር የቀላቀለና እንደ ራሱ አድርጎ የቆጠረ ፈሆ ባሉን የሰው ጠሟል፣ ከሐቅ መንገድ የራቀ ነው። ማለም ዩዓሪፋ እስካላስተዋወቃት ድረስ ብለዋል ነብዩ ዐለይሂ ሰላቱ ወሰላም። እስካላስተዋወቃት ድረስ ባለ ነው ጠሟል። የሰው ንብረት የሰው ገንዘብ እየተጠቀመ ነው ይሄ ሰው። ወለይሰ ቢራሽ ይህ ቅን ሰው አይባልም፣ መጥፎ ሐራም የሚሰራ ሰው ይባላል እንጂ ባለ ማለት ዝ ካፊር ማለት አይደለም። እሺ ሆ ባለ ማለት ባለ ማለት ብዙ ትርጉም ነው። የተሳሳተ ወንጀል የሰራ ለኩፍርም ለሽርክም ይሆናል፣ ለኩፍርም ይሆናል ኮንቴክስቱዋል ነው የምንረዳው። رواه مسلم ሙስሊም ዘግቦታል ማስታወቅ አለብን ማለት ነው። ይቀርታል وعن عياض بن حمار ቀንስ ደርሰው የጠመመ የጠመመ የጠመመን ያስጠጋ የጠመመን ያስጠጋ የጠመመ ነው ባለት ማለት እዚህ ቦታ ላይ ምንድን ነው? አዋ ባለተን የጠፋችን የጠፋችን ንብረት ማለት ነው። ፍየልም ትሁን ምንም ይሄ ገንዘብ የሚሆን የጠፋን እቃ ማለት ነው እዚህ ቦታ ላይ እንጂ <laughs> ሌላ ቦታ አለ። መን አዋ እንትን ሙሕዲተን ነው የሚለው ያንኛው ቢድዓ የሚሰራን ሰው ያስጠጋ ሰው አደጋ ነው ብለዋል ነብዩ አለይሂ ሰላቱ ቢድዓተን ጥገኝነት መስጠት በጣም አደጋ ነው። ቢድዓን ማንገስ ነው ራሱ አንድ ገዛ ነው ብለዋል። ርጅዕይን መዋጋት እንዳለብን ሲነገር አን ዕያድ እብን ሕማር ከዕያድ እብን ሕማር አያችሁ እብን ሕማር ትናንት ብያችሁ ነበር ዕያድ እብን ሕማር ሕማር የሚባል አባት አለ ማለት ነው ማን ሊባል ነው ያው በአማርኛ ቢሆን እኮ ያስጠላል አረብዩ ያው ነው አይደል ለአረቦች አንተ አንተ ከማል አህዩ ወይም ጀማል መሐመድ አህዩ ሰዒድ አህዩ ይባላል ዕያድ አህዩ እሺ ቃል ቃለ ረሱልላህ ቃለ ረሱልላህ ሰለላሁ ዐለይሂ ወሰለም ቃለ ረሱልላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ይላሉ መወጀደ ሉቀተን የወደቀችን እቃ ያገኘ ፈሊዩሽሂድ ምስክር ያሳይ ያስመስክር ዘወይ አድሊን ሁለት ፍትሃዊ ሰዎች ዘወይ ነው ሁለት ዘወይ አድርን ሁለት ፍትሃዊ ሰዎችን ያስመስክር ወልየሕፈብ ያስመስክር። ይኸው ይሄን ዕቃ አለው ይሄ ትልቅ እቃ ከሆነ ነው ትልቅ ከሆነ ነው። አንድ ብር፣ ሁለት ብር፣ ሶስት ብር ብታገኝ እዚህ ደረጃ ደርሳለ ማለት አይደለም። አስር ብር ለተማሪ ያስደነግጣል አይደል? እሱ አስታውቃለሁ። እንደ አካባቢው ይሆናል እንደ አካባቢው ነው የሚሆነው እንጂ አንተ መቶ ብር ጠፍቶበት ምንም አይደነግጥ ይኖራል አይደል? ለአንድ አካባቢው ነው የምናየው። እርፉን ነው የሚታየው። አስር ብር የጠፋበት ባይሆን ዒፋስ ላይኖረው ይችላል አይደል? ኢፋስ ከሌለው ምን እንበል? ዝርዝር ነው ወይ ግፍን ነው ወይ አዲስ ብር ነው ወይ አሮጌ ነው ወይ ብለን ጥያቄውን በማሐሰብ ያንን ጥያቄ ልናቀርብለት እንችላለን። የጠፋው ብለን ዝም ብሎ አይሰቀልም። እሺ ላይ እንዳስቅ አስር ብር ብዙ ሰው አስር ብር ነው የጠፋው من ወጀደ ሉቀጦተን ወድቆ ዕቃን ያገኘ ሰው ፈልዩሽሂድ ያስመስክር ዘወይ ዓድልን ሁለት ምስክሮችን ያስመስክር ወሊሕፈዝ ዒፋሷሃ ወሊሕፈዝ ይጠብቅ ዒፋሷሃ ያሕፍዝ ሸምዶ ያል ያሐፍዝ ማለት ሸምዶ የያዘው በአእምሮ የያዘው ዒፋሷ ዕቀዋል ወውቃአሃ ማሰሪዋን ማሰሪያ ያለበት ሆነ ማለት ነው ማሰሪያዋን እቃዋና ከነ ማሰሪያዋ ከነዚህ እኮ ምን አይነት ነው ከለሩ ምኑን ያሐፍዝና የያዘው አይ የሰው እቃ መንካት ማየት የለብኝም ምናምን አይደለም። ውስጥ ላይ ያለ የተለያየ ምን ምን ካለበት ያንን ማለት አይዲ ካለው ምን ካለው ውስጡን በማንበብ የተለያየ ነገር ኢንፎርሜሽን ሊገኝ ይችላል። ዋናው እንትን አለ ማለት ነው። ዒፋሷ እቃዋን መያዣዋና ወውቃአሃ እንትን ማለችዋል ማሰሪዋን ثم لا يكتم ከዛ እንዳይደብቅ ዝም እንዳይ ወላ يغب ይዞ እንዳይጠፋ ይዞ ሩቅ ሀገር እንዳይ ወላ ይኸድ ምን ባድ ከሸይ አይላ ይጃአሉ ጋኢበን ያዩርሰሉ ለመካንን አኸር ወይ ይዞት እንዳይሄድ ወይም ደግሞ ወላ ይገይም ማለት ሩቅ አገር እንዳይልከው ማለት ነው። እቃውን ሌላ እዚህ የጠፋ የምንሄድ ከሆነ ለምሳሌ አርባ ምንጭ ካገኘ ነው ወላይታ ሄደን ማስታወቅ ማስታወቅ አይባልም። ያ ማለት ነው። ወላ ይኸይም ወላ ይኸይም ወላይቱም እንዳይደብቅ ዝም አይበል አስቀምጦ ወላ ይኸይም አያርቅም። ሩቅ ቦታ ከጠፋችበት አካባቢ ውጭ ሄዶ አይላ እቃውን ማለት ነው። የሚዞታ ይሄ ፈኢንጃአ ቢሃ ከመጣ ፈኢንጃአ ረቡሃ ፈኢንጃአ ከመጣ አጋጣሚ ሆኖ ረቡሃ ባለቤቷ ከመጣ ፈሆ ባለቤቷ አሐቁ ቢሃ ይገባዋል። ወኢላ አለበለዚያ ግን ባለቤት ካልመጣ ፈሆ ማሉላህ የአላህ ገንዘብ ናት። ዩቲ መየሻ አላህ ለፈለገው ስጦታ የሚሰጠው ነው። ይጠቀምባት ያገኘው ሰው ተወሰነ እስካሁን ድረስ እስካሁን በኋላ ባለቤቱ ተስፋ ይቆርጣል እስከሚለው ሰዓት ካስተዋውቀ በኋላ ለራሱ ያድርገው። ከዕለታት አንድ ቀን ከመጣ ግን መስጠት ይጠበቅበታል። رواه أحمد الأربعة إلا الترمذي وصححه ابن خزيمة وابن الدارد وابن حسان كل ذلك قبلها وعن عبد الرحمن ابن عثمان الحي رضي رضي الله تعالى عنه أن النبي صلى الله عليه وسلم نهى عن لقطة الحج حج يحج اللقطة آه، يودك الإقا ማንሳት ከልክለዋል። حج لا ማንሳት يفكر في مكة ነው። هي ራሱ بعد الحج ቀርተናል። ولا يرفع لقطتها بلنا አይደል? የወደቀ እቃውም አይነሳም ተብሏል። ስለዚህ የሐጅን ሉቀጣ ማንሳት ክልክል ነው፣ ለሚያሳውቅ ሰው ብቻ ነው እንጂ ለተመሉክ አይቻልም። ማንሳት ኢላ ሊሙዓሪፊን ይለው ሰው ሰብሽናል ለሚያስተዋውቅ ሰው ማንሳት ይችላል፣ እዛም ቢሆን ለሚያስተዋውቅ ሰው። አለበለዚያ ካስተዋወቀ በኋላ ለተመሉክ ግን አይፈቀድም፣ አይቻልም ሲመስካ أما في سائر المكة كمكة وجبال له تروتين ما كمكة هذا أجرت تذكير سلاما أما أما أما ضاع منها في مكة والنهي عن التقاطها للتمليك أما التقاطها للتعريف فلا بأس به لا تحل لقطتها إلا لمنشد يمي الحديث على البخاري مسلم لا يتزجل لقطوان يودقون እቃ መካ ላይ ማንሳት አይፈቀድም ኢላ ሊሙንሽድን ለሚያስተዋውቅ ሰው ሲቀር ብለዋል። ስለዚህ ሉቀጦተል ሐጅ የሐጅ ከሐጃጅ የወደቀን እቃ ወይንም ደግሞ ሐጅ ላይ የወደቀን እቃ ማንሳት ለማስተዋወቅ ካልሆነ በስተቀር እንጂ አስተዋውቆ ለመምለክ አይፈቀድም። ዋኔል ሚቅዳድ እብኒ ማዕዲ ከሪ አቤት ሰው ማሳ ላይ ሰው ማሳ ላይ ምን እሸት መብላት እሸት ችግር የለም ነው ቀጥሌል ማዕሩፍ ሌብነት አይሆንም ይላል። አተር፣ ሽምብራ ምናምን የመሳሰሉት አሉ። እሸት ድንገት ያለ ሌብነት ማለት አይ እንደ ሌብነት አይሆንም ብሏል። ወለማውሰን ሰውየው ሳይነይት የሚያገኘው አጅር ወፍ የሚበላበትን ዝንጀሮ የሚበላበትን ወይንም መንገደኞች እሸት የሚበሉበትን አጅር ያገኝ ሳይነይት ስድስት ሶስት عن المقداد بن معدي كريم አይሆን ምን غير طيب نفسي ግን የሰውን ገንዘብ መንካት ይህን እንደ ኤክሰፕሽናል አድርገው ዑለማዎች ይናገሩታል እንጂ ይቻላል ማለት አይደለም። አታ ዘንጉን እንኳን ጫማውን እንኳን መንካት የለብንም ከኋላ ያለው ላይፈቅዱ ይችላላቸው። ወላኪን ይሄ በኤክሰፕሽናል እንደ ማህበራዊ ህይወት ዝም ብለው እንትን ያሉት ነገር ነው። ፉቃዎች ችግር የለም ይላሉ። ዋን ልምቅዳድ ብን ማዕዲ ከሪብ ምቅዳድ ብን ማዕዲ ከሪብ ምቅዳድ ብን ማዕዲ ከሪብ ምቅዳድ አመልያ ፈየጁዙ ከስሩሃ ምቅዳድ ወየጁዙ ፈትሑሃ አልኪንድ ዩከና አባ ኩረይማ ይባላል። አው አቡ ያሕያ ሰሓቢዩ መሽሁር ነዘለ ሻም ወሐዲቱ ፊህ ማሩፍ ለማንኛውም ረዲ ላሁ ታላ ቃል ቃለ ረሱሉ ላ ስለ ላ ስለም የአላህ መላክተኛ ይላሉ አላ ስሙ ላ ያሕሉ ዙናቢ ሚነሲባ ላይሕሉ አይበቃም። ዙናቢን ቀንጣጤ ያለው ማለት ነው። ዙናብ ሚነሲባ ካውሬ ቀንጣጤ ያለው እሱን መብላት አይበቃም፣ አይቻልም። ዙናብ ማለት ናብ ማለት ቀንጣጤ አታውቁም? ቀንጣጤ ረጅሙ የአንበሶች ጥርስ እንደዚህ ይተላለፋል አይደል? ረጃጅሙ ማለት ነው። እንደዚህ የሚተላለፈው ጥርስ ያ ነው። እሱ ያለው አዳኝ ነው ማለት ነው። አይበላም። ይሄን ሰጥ ነብርን ይመስል አንበሳን ይመስል አቡ ሸማኔን ይመስል ሳህል የመሳሰሉ ቀጥሉበት። ቀንጣጤ ያለው አይበላም። አልገባችሁም? ሉቀጡ ሀዲሱ አንድ ላይ ስለተዘገበ ነው። እሺ ባበል አጥዒም አይደለም። አላ ላይ ህሉ አይበቃም። ዙናቅ ቀንጣጤ ያለው ሚነሲባ ካውሬ ቀንጣጤ ያለው አይበላም። ጅብ ሲቀር ጅብ ይበላል። እለብ በብዑ ጅብ ሲቀር ብለዋል። ጅብ ይበላል። ጅብን ፉቃዎች ምን ይላሉ? ኢላ በብዑል ሂንድ የሂንድ ጅብ ሲቀር ይላሉ። ጅብ ቀምጣጤ የለውም መሰል ያ ዝም ብለው ነው ኤክሰፕሽናሉ ጅብ ይበላል። አንተ አትብላ እና ፈረስ ቀምጣጤ ያለው ፈረስ የለው የለው ማለት ዙናብና ሚክለብ ያለው ይላሉ። ደግሞ ሚክለብ ለበራሪዎች ነው። ሚክለብ ማለት ማደኛ ይሄ እንትኑ እንትን ስጋ እንትን የሚልበት ማለት ነው። አንድ ይሄ ለማደን የሚይዝበት አለ፣ እንስሶችን የሚያነሳበት ነሱ ቀረኒ ንስር የሚሉት እነሱ ነሱ አይባሉ ሚሕለብ ያላቸው ይህ ዞናብ ይባላል። የአውሬዎች ወይንም ደግሞ አራዊቶች ስጋ በል ዞናብ፣ ክራንቻ ወይንም ደግሞ ቀንጣጤ ያላቸው እንሰሶች አይበሉ። ግልጽ ነው አይደል? ወለል ሒማሩል አህሊ ለማዳ አህያም አይበላ። ሒማረል አህልይ ለማዳ حمار ይበቃል። አልአህልይ ብሎ ያወጣላችሁ ለማዳውን حمار الوحشي የዱሩ zebra ው ይበላል፣ እሱ ይበላል። ወለል ሕማሩ አህልይም አይበላም አሉ ነቢዩ عليه الصلاة والسلام ወለሉቀጧ ሉቀጧም እንደዚሁ ሚማሊን ገንዘብ ማአሃድ ቃል ኪዳን ገብተንለት አብሽር ችግር የለም የተባለ ካፊር የእሱንም ገንዘብ መብላት አይፈቀድም። እላ እይስተግና አንሃ እሱ በቃኝ ምንም አልፈልገውም ካላለ በስተቀር እንጂ አይካፊሩም بينه وبين حكام المسلمين በሙስሊሞችና በእነዚህ ከሃዲያኖች መካከል عهد بأمان በሰላም እንኑር ተባብለው ስምምነት ያለበት ማለት ነው። ወሆ ዝምዩ ይህም ደግሞ ገባሪ ነዋሪ ማለት ነው። ከሳሁ ብዚክር ለዚያደት ልእህትማም ቢት ትኩረት እንዲሰጠው ነው እዚህ ቦታ ላይ የተመጣው የሰምየው የእሱ ገንዘብ መበላሸት የለበትም እንዳዘርፉ የካፊር ገንዘብ ስለሆነ ምናምን ተብሎ እንዳትበሉ የእሱን ገንዘብ እሱን ገንዘብ ወለሉ ቀጧ ሚማሊ ሙዓሃድ ከሆነ የሙዓሃድ የሀርብይ ከሆኑ ግን ኢላ አዩስተቅረ ዩስተግና አንሃ ረዋሁ አቡ ዳውድ ሰላሙ አለይኩም